ሰዓት ሰዓት አላውቅም። ሰዓት ስለሌለኝ ንገሩኝ። ሲደርስ ንገሩኝ። ባቡል ዒደቲ ዒዳ ወልኢሕዳድ ወልእስትብራእ ወገይሪ ዛሊክ እንመለከታለን። ዒዳ ዒዳ ዘመን አቆጣጠር ወልኢሕዳድ እንዲሁም ደግሞ እንትን ሰውነትን እንትን ማለት ማጥራት ኢሕዳድ ማድረግ ማለት የሐዘን ጊዜ ማለት ነው። ወልእስትብራእ ራስን ማህፀንን ማጥራት ማለት ነው። ወገይሪ ዛሊክ ሌላም ሌላም በሚመጡት ሐዲሶች ውስጥ እንመለከታለን። ኢሕዳድ ማለት በሐዘን ሰዓት የሚከለከሉት ነገራቶች አሉ። እነሱን ነው የምንመለከተው። በሐዘን ሰዓት ኢሕዳድ የሚባለው ማለት ነው። ባሏ የሞተባት ወይንም ደግሞ ቤተሰብ የሞተበት እንመለከታለን። عن المسور بن مخرمة كمسور بن مخرمة يتزجب أن سبيعة الأسلمية سبيعة الأسلمية يمتبالو سبيعة بنت الحارث الأسلمية نسبة إلى بني أسلم صحابية ذكر ابن سعد أنها من المهاجرات كمهاجر سيتو قالوا أنا تبلون كانت تحت سعد بن خولة كسعد بن خولة سر نبرت بالوا سعد بن خولة يبتلى فمات عم فمات عمها بمكة في حجة الوداع يموتوا ثم تزوجت فتى ሚን ቀውሚሃ ከራሷ ሰዎች አንድ የሆነ ወጣት አገባች። ወቀድ ዘከሩ አና ተዘወጀት አበት ሰናቢል የሚባል ነው ያገባችው ምናምን ነገር ተብሏል። ፈማተ አንሃ ቢመካን መሆን ያለበት ምስወራ እብን መክረማ እነ ሱበይዓት አልአስለሚያ ሱበይዓት አልአስለሚያ የምትባለው ሰሐቢያ ረዲየላሁ ተዓላ አንሃ አላህ ይውደድላትና ስራዋን ይቀበላትና ኑፊሰት ወለደች በዕደ ወፋት ዘውጅሃ ባሏ ከሞተ በኋላ ቢለያሊን በተወሰኑ ሌሊት ልዩነቶች አርባ ቀኖችን ማለት ነው። ከአርባ ሌሊት በኋላ ወለደች ባሏ በሞተ ማለት ነው። ኑፊሰት ማለት ምን ማለት ነው? አይደኸለት ኒፋሳ ኒፋሳ ውስጥ ገባች ማለት ነው። ኒፋሳ ማለት ደግሞ ወልዳ የምታየው ደም ነው አይደል? ኑፊሰት ማለት ነው። ወለደች ባዕደ ወፋት ዘውጅሃ ባሏ ከሞተ በኋላ ቢለያሊ በተወሰኑ ሌሊት ልዩነቶች ወለደች። ጃአት ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣችና ፈስተእዘነቱ አስፈቀደቻቸው። የሚገርመው ዒልሙ አላት ዒልሙ አላትና እዳዋን እንዳለቀ ገብቷታል በመውለዷ እና ፈስተእዘነቱ ነብዩን አስፈቀደቻቸው። አንተንኪሃ እንድታገባ አስፈቀደቻቸው። ፈአዚነ ለሃ ፈቀዱላት። ፈነካሃት አገባች። ልጇን እንደወለደች ማለት በአርባ ሌሊት ልዩነት ማለት ሶስት ግዝ ሰላሳ ተቁሩ ምናምን የሚባል ይጠበቃል እ ወኡላቱል አህማሊ አጀሉሁነ አየዷዕነ ሐምለሁነ ነፍሰጡር ወይንም እርጉዝ የሆኑ ሴቶች ዒዳቸው የሚያልቀው ምን በማድረግ ነው? በመውለድ ነው። ሙጠለቃትም ይሁኑ ሙተወፈን አንሃ አዝዋጁ ባሎቻቸው አዝዋጁሁነ ባሎቻቸው የሞቱባቸው የሚሆኑ እርጉዝ ነፍሰ የሆኑ ሴቶች ዒዳቸው የሚያልቀው ምን በማድረግ ነው? እርግዝናቸውን በመውለድ ነው። ያጋጣሚ አንድ ሊረዝምባችሁም ይችላል፣ አጭርም ሊሆን ይችላል። አሁን ጧት ከዙር በፊት ሞተ ሰውየው፣ ከዙር በኋላ ከወለደች እዱ አልቋል። አስር ላይ ማግባት ትችላለች ማለት ነው። እዛው እንደ ወለደች ማግባት ይችላል እዱ አልቋል። በአንድ ቀን ውስጥ ብዙ ነገር ነው ይሆናል። እንደዚህ አይነት እዳ ገባችኋል? አልገባችሁም? አይቆይ እዳ የሚባል አለ እዳ ማለት አንድ ሴት ማህፀኗን ንጽህና ወይንም ደግሞ ለማጥራት የሚሆን ይሄ ዋናው ህክማ ነው። ከዚህ ጀርባ ብዙ ህክማዎች አሉ። እዳ ትቆጥራለች አንድ ሴት እዳ የምትቆጥረው እዳ ስትቆጥር አንድ ባሏ ሞቶባት ወይም ተፈታ ወይም ደግሞ በፈሳ የሚሆን ወይ ባሏ ሞቶባት ወይ ተፈታ ነው እዳ የምትቆጥረው። እዳ የምትቆጥረው ሴት ደግሞ ወይ እርጉዝ ናት ወይም ደግሞ እርጉዝ አይደለች፣ ወይ ሀይድ ታያለች ወይ አታይ። ሶስት branch ማለት ነው። ገባችሁ? አንድ ሰው ሚስቱን ፈታ። ሚስቱን ሲፈታት የሴቲቱን ባህሪ እንጠይቃለን። እዳ እንዳለባት እናውቃለን። የተፈቱ ሚስቶች እዳ አለባቸው። ባላቸውም የሞተባቸው ሴቶች እዳ አለባቸው። እዳቸው እንዴት ነው የሚቆጥሩት? ጥያቄውን እንጠይቃለን። እዳ እንዴት ነው የሚቆጥሩት? ወይ ይህች የተፈታች ሴት ምን እርጉዝ ናት? አዎ እርጉዝ ናት ከተባለ በቃ እዳዋ የሚያልቀው ስትወልድ ነው። እዳዋ ማለቅ ማለት እዳዋ እስከሚያልቅ ድረስ በዚህኛው ሁክም ስር ናት። እዳዋ ካለቀ በኋላ ሌላ ሰው ታገባለች ማለት ነው። ለሌላ ሌላን ሰው ለማግባት ድንበር የሚሆናት የጊዜ ገደቡ እርግዝናዋን መውለድ ነው። እስከምትወልድ ድረስ ተገድላለች። እርጉዝ ከሆነች ባሏ የሞተባትን ፈቷትም ይሁን የተለያዩ እርግዝና በመውለዷ ሌላ ባል እንድታገባ ይፈቀድላታል። አንድ ይሄ እርጉዝ አይደለችም ከተባለ ባሏ ሞተባት ነው። አዎ ባሏ ከሞተባት ምን ያክል ተቆጥራለች? አራት ወር ከአስር ቀን የተረበስነ ቢአንፉሲሂነ አርባዓተ አሽሁር ወዐሽራ ወለዚነ የተወፈውነ ሚንኩም ወየዘሩነ አዝዋጀን የተረበትነ በአንፉሲህን አርባዓተ አሽሁርን ወአሽራ እነዛ ባሎቻቸው የሚሞቱባቸው ከእናንተ ውስጥ ሚስቶችን ትተው የሚሞቱ ባሎች ሚስቶቻቸው ምን ያክል ይቆዩ ነው የሚለው አራት ወር ከአስር ቀን ምን ምን ካልሆኑ ነው ይሄ እርጉዝ ካልሆኑ እርጉዝ ካልሆኑ ሁለቱን አያዎች እናገናኝ ማለት ነው ባሏ ሞተባት፣ እርጉዝ ነሽ እርጉዝ አይደለሽም ትጠየቃለች። እርጉዝ ነኝ ካለች እርግዝናዋን በመውለዷ እድዋ ያልቃል፣ ሌላ ባል ታገባለች። አይ እርጉዝ አይደለሁም ካለች አራት ወር ከአስር ቀን ቆይ ትባላለች። በቃ የባሏ የሞተባት በዚህ ያልቃል። ሁለት አይነት አቆጣጠር ነው ያለው ማለት ነው። ተግባባን? ገብቷችኋል? እሺ ባሏ የሞተባት እንዴት ነው የምትቆጥረው? እድዋል ንገሪ። እርጉዝ ከሆነች ስትወልድ፣ እርጉዝ ካልሆነች አራት ወር ከአስር ቀን ሀይድ ምናምን የሚባል ነገር የለም። አዎ ህፃንም ትሁን ትልቅ ሴትም ትሁን ሀይድ የምታይም ትሁን ከሀይድ ጋር ግንኙነት የለንም። ባሏ የሞተባት አራት ወር ከአስር ቀን ወይ አራት ወር ከአስር ቀን እርጉዝ ካልሆነች እርጉዝ ከሆነች መውለድ አለቀ። ይሄንን ሌላ ግልጽ ልገባ እሺ ባሏ ፈታት፣ ባሏ ከፈታት በኋላ ዒዳ ትቆጥራለች። አዎ እሺ ትቆጥራለች። እርጉዝ ነሽ? እርጉዝ አይደለሁም ማለት እሺ ሀይድ ታያለሽ? አይ ገና ህፃን ነኝ፣ ገና ለሀይድ አልደረስኩም ካለች ምን ያክል ትቆያለች? ሶስት ወር ወይም ደግሞ አይ ከሀይድ አልፍ ተላልፎኛል እድሜ ከስልሳ ከሀምሳ ዓመት በላይ ሆኗል ሀይድ ያቁሟል ካለች አሁን ምን ያክል ሶስት ወር አይ ሀይዳ ያለው ካለች ምን ያክል ሶስት ሀይድ ሶስት ሀይድ ሰላሰተ ቁሩእ የሚለውን ሰላሰተ ቁሩእ የሚለውን ዑለማዎች በሁለት ተከፍለውበታል። ሰላሰተ ቁሩእ ሰላሰተ ጡህር ብለዋል፣ ثلاثة حيض ብለዋል። ሶስት ሀይድ ማለት ነው፣ ሶስት ጡህር ማለት ነው። ولكن الأقرب በጣም አቅረቡና ወአፍሑ ደሊለን ወራጂህ አነሁ ሀይድ ያለውን ያስቀድማሉ ዑለማዎች ሙሐዲሶች ሀይድ ያለውን ያስቀድሙታል። ጡህር ነው ነሻፍዒ ምን ምን የሚያደርጉት ጡህር ነው። ولكن ሙሐዲሶች ደግሞ ይሄንኛው ነው የሚያስቀድሙት። ምን የሚለውን ሀይድ የሚለውን ያስቀድማሉ። በቃ ገብቷችኋል እ አንድ ሰው ሚስቱን ፈታል ፈታል። እስኪ ዒዳ አስቆጥሩ። ባሌ ፈታኝ እጅ እንዴት ነው የምቆጥረው አለች። ምን ትላታለህ? ምን ነው የምጠይቃት መጀመሪያው? እርጉዝ ነሽ? አዎ እርጉዝ ነኝ። እሺ እሺ እርጉዝ አይደለሁም። እሺ አላይም። እሺ አያለሁ። ገብቷችኋል ማለት ነው። ማሻአላህ ጎበዝ ጎበዞች ጎበዞች ጎበዞች ጎበሽ እንትን አለ ልጁ እንትን ደርሷል ምናምን ነገር ይባላል። የምትወልደው ልጅ ምን መኖር አለበት? የአደም ተፈጥሮ ወይንም እንትኑ ክልቃው የተጀመረ መሆን አለበት። ክልቃው ከተጀመረ በኋላ ከሆነ በመውለድ ይያዝላታል። በመውለድ ሂሳብ ነው ማል ኸላስ ቢልዑለማ በይነ ልዑለማ ኸላስ ከመኖሩ ጋር ማለት ነው። ከዛ ውጭ ግን የተፈጥሮ አደማዊ ተፈጥሮ ወይንም የሰው ተፈጥሮ ሳይኖርበት ካስወረደችው አይቆጠርም። እንደ ደም ፈሰሰ ነው የሚባለው። ደም መታት ነው እንጂ የሚባለው ወለደች የሚባለው ነገር ውስጥ አይገባም ይላሉ። የግድ ልጁ በህይወት መወለድ የለበትም። ምን ለማድረግ ልጁ በህይወት መኖር አለበት አይባልም። እጃዋ ለማለት ዋናው መውለዷ ነው። ስድስት ወር ምናምን ከስድስት ወር አቀል መሆን የለበትም ይላሉ። ሰላት አለበት ከስድስት ወር በላይ መሆን አለበት የሚወለደው ልጅ ከስድስት ወር በላይ ሆኖ ህይወት ከሌለው ቢኖረውም ባይኖረው ከስድስት ወር በታች ሆኖ ከልቀል አደም ከአራት ወር በኋላም ከሆነ ይቆጠርላታል የሚሉ አሉ። ፈአቋሉ ምን ዑለማ እና ፈስተእዘነቱ አንተንካ እንድታገባ አስፈቀደቻቸው። ሴትዮዋ ሁለቱ አንቀጾች ያምታቱ ነበር ገብቷታልና ነው። ምን የሚለው አንቀጽ ወኡላቱል አህማሊ አጀሉሁነ አየዷዕነ ሐምለሁነ የሚለው አለ። ይሄ ለነማን ሊሆን ይችላል? ባሎቻቸው ላልሞቱት ሊሆን ይችላል። የቱን አደል አድርገን ወለዚነ ዩተወፈውነ ሚንኩም ወየዘሩነ አዝዋጀን የተረበስነ ቢአንፉሲህን አርባዓተ አሽሁርን ወዐሽራ ባሎቻቸው የሞቱባቸው ሴቶች ከእናንተ ውስጥና ከእናንተ ውስጥ የሚሞት ሚስት ትቶ ሚስቶቹን ትቶ የሚሞት ሰው ሚስቶቹ ምን ያክል የቆዩ ነው የሚለው አራት ወር ከአስር ቀን ይላል። ይሄ እርጉዝ ብትሆንም ባትሆንም ነው የሚያስይዘው። እታች ደግሞ እርጉዝ የሆኑ በእርግዝናቸውን በመውለድ ይላል። ሁለቱን አያ እንደዛ አድርገው ነው ያገናኙ። አዳሁል አሰህ ወራጅ ሁለቱ መካከል ላይ ጀምዕ ያደረጉት እርጉዝ ከሆነች ባሏ ቢሞትም ባይሞትም እርጉዝ ከሆነች ባሏ የሞተባት ከሆነች ደግሞ ሀይድ ብታይም ባታይም አራት ወር ከአስር ቀን ይዛላችሁ ነው የምታገናኙ። ተጓርታ رواه البخاري واصل الصحيحان وفي لفظ انها وضعت بعد وفاه زوجها ባሏ ከሞተ በኋላ ነው የወለደችው በ40 ሌላ 40 ሌሊት ከቆየች በኋላ ነው የወለደችው በ40 ሌሊት ወደውኗ ገባች ማለት ነው ማግባት ይቻላል በኒፋሳ ሆና ግንኙነት ግን አይቻልም እንደወለደች ማግባት ትችላለች እንደወለደች ግን እስከ 40 ቀን ወይንም እስከ 60 ቀን ድረስ ምን ልትቆይ ትችላለች በኒፋሳ ውስጥ ልቆይ ትችላለች ግንኙነት ብቻ ነው ኒፋሳ ደግሞ እንደ ሀይድ ግንኙነትን ይከለክላል። ኒካህን ግን አይከለክልም። ኒካህ ማሰር ይችላል፣ ችግር የለም። በሀይድ ሆና በኒፋሳም ሆና ችግር የለም። ግንኙነት ብቻ ነው ይከለክላል። ወፊ ለፍዝ ለሙስሊም ቃለ ዙሪ ዙሪ ምን ይላል? ወላ አራ በእሰን እኔ ችግር የለውም ማለት ነው። ወላ አራ በእሰን ችግር አላይ አንተ ዘወጀ ልታገባ አንድ ሴት ወሄ ፊደሚያ ደማ እየፈሰሰ እያለ ልታገባ ችግር የለም። غير أنه ነገር ግን لا يقربها زوجها ባሏ ባይሆን ግንኙነት እንዳያደርጋት አታ ተጥሁረ እስከምትጸዳ ድረስ ከዛ ድረስ ግንኙነት ብቻ አይፈጽሙ እንጂ እኔ ችግር አለ ብዬ አላይም ይላል ዙህሪ። ዙህሪ ማለት ታላቁ ዓሊም ነው። محمد بن مسلم ይባላል። ابن عبيد الله ابن عبد الله ابن شهاب القرشي الزهري احد الائمه الاعلام ከታላላቅ መሪዎችና ዑለማዎች መካከል ነው። ዓሊሙ الحجاز والشام የሻምና የሂጃዝ ታላቁ ዓሊም ይባላል። من رؤوس الطبقة الرابعة ከአራተኛ ባቾች በጣም ትልቁና መሪው ነው። ከጠበቀተ الرابعة ማለት ነው። ሐዲሱ ሙተፈቁን ሁሉም ተስማምቶበታል በዚህ ሸፍ ላይ አላ ጀላለቲ በታላቅነቱ ወይቃን ሐዲስን በጣም ሙስኪን ነበር አረጋጋጭ ሲት አለኝ መጥቀቀ قال الليث ليث እንዲህ ይላል ما رأيت علما قط አንድ ዓለም አይቻለቅ ምድር ላይ አጅማዓ ምን ኢብኑ ሺሃብ እንደ ኢብኑ ሺሃብ ኢልምን የሰበሰበና ያከማቸ አካል አይቻለቅም ብሏል በኢብኑ ወቃለ ማሊክ ካነ ኢብኑ ሺሃብ ኢብኑ ሺሃብ ነበር ይላሉ ማሊክ ምን አስፈናት እጅግ ቸር ሰው ማለሁ ፊናሲ ነዚር ከሰው ውስጥ እሱን የሚመስል አይሳለቅም ይላል ማሊክ። ልክ እንደነ እንትና እኮ ማለት ነው። ሼኹል አልባኒ እንትና ሲናገሩ እብኑ ባዝ አንድ ጊዜ ተጠየቁና والله ما رأيت تحت أديم السماء مثله ከሰማይ ጣራ በታች አልባኒን የመሰለ አላየሁም ነው እብኑ ባዝ ማለት ነው። ለሼኹ ስለ ሼኹል አልባኒ ሲናገሩ እንደ እንደ ሼኹል አልባኒ ያለ تحت أديم السماء أديم ማለት ቆዳ ማለት ነው። ከሰማይ ቆዳ ከሰማይ ጣራ ስር ምድር ላይ አንድ ሰው አይቻላቅም አሉ አገላለጻቸው። አለሁ ብለዋል። እኔ አንድ ምለዋል። አንድ ነብዩ ሐዲስ አለ። ነብዩ عليه الصلاة والسلام ምን ብለዋል? على رأس مئة كل مئة سنة على رأس كل مئة سنة በየመቶ አመቱ አላህ ይፈጥራል من يجدد الدين ዲኑን ወደ ነበረበት የሚመለስ እንደዛ አይነት ሰዎች ይፈጥራል ብለዋል ነብዩ عليه الصلاة والسلام። አህሲቡ ሼክ አልአልባኒ ከነዚያ ይሆናሉ ብዬ አስባለሁ። እንደዚህ አይነት አገላለጽ አላቸው እና እንደዛ ነው። ወላ አራ በእሰን ችግር የለም አንተ ዘወጀ ወሄ ልታገባ ሲደኒሃ ደሟ እየፈሰሰ ገይራ እነው ነገር ግን ላያቀረባ ዘውጇ ባሏ ባይሆን ግንኙነት እንዳያደርግ ሐታ ተጥውረት ከምትጸዳ وعن عائشة رضي الله تعالى عنها قال أمرت بريرة بريرة ታዘዘች أن تعتد بثلاث حيض ሶስት ሐይዶችን እንድታይ ታዛለች በሪራ እያለች ነው رواه ابن ماجه ወርዋቱ ثقات لكنه معلول በሪራ በሪራ የማን ሚስት ነበረች ሙገይስ የሚባል ነበር ባሏ ነፃ የለቀቀች ማን ነበረች የአኢሸቱ ረዲየላሁ ተዓላ አንሃ ከተለቀቀች በኋላ ምን ሰጥቷት ምርጫ ከባልሽ ጋር ትቀጥያለሽ ወይስ ትለያያለሽ አይ እኔ የብዙ ሰው ባሪያ ነው እሱ ጋር መኖር አልችልም እንዴት አድርጌ ምን አይነት ትዳር እንገፋለን አለች እሺ በቃ አትመለሽለትም? አረ ተመለሽለት ተመለሽለት። ትእዛዝ ነው يا رسول الله ወይንስ ማስታረቅ ነው አለቻቸው። አይ እኔ ማስታረቅ እንጂ ትእዛዝ አይደለም አሏት። በቃ እንደዛ ከሆነ አልኖርም ማለት ትእዛዝ ቢሆን ኖሮ የነብዩን ትእዛዝ ጥሳት ሄደ። እሺ ብላ ትገባለች። ከዛም በኋላ ሶስት ሀይዲ فسخ ተደረገ። ኒካሁ ተበላሽ ማለት ነው። ተረፈ። ይሄን መረጠች። ከዛም በኋላ ምን ምን ምን ታዘዘች? ሶስት ሀይድ እስከምታይ ድረስ ሌላ ባል እንዳታገቢ አሏት። وعن الشعبي ከሻዕቢ عن فاطمة بنت قيس ሻዕቢ የሚባሉትም ዓሊም አቡ አምር አሚር ብን ሹራሒል ይባላሉ። እብኑ አብድላህ ሻዕቢ አልሐመዳኒ ልኩፊ تابعي جليل ታላቅ ታቢዕይ ነው። وفقيه كبير ታላቅ ፈቂህ ነው እስላም ማለት ዙህሪ ዙህሪ ምን ይላሉ? ዙህሪ ቅድም እንትን ታላቅነት ሲገለጽ የነበረ ነው። ዙህሪ የራሱ ከሻዕቢ እውቀት ወስዷል። ሚገራርም ሰለቦች እኮ ናቸው ያለፉት። አልዑለማኡ አርባአቱን አራት ሊቃውንቶችን አይቻለሁ አሉ ዙሁሪ እብን አልሙሰየብ ቢልመዲና መዲና ላይ እብን አልሙሰየብ አይቻለሁ ወሻዕቢ ቢልኩፋ ኩፋ የሚባለው የኢራቅ ሶስተኛዋ ከተማ ማለት ነው በግዳድ ባስራ ኩፋ ወይንም ነጀሱል አሸር ይሏታል ኩፋ ላይ ሻዕቢ ወልሐሰኑ አልበስሪ ቢልባስራ ባስራ ላይ ደግሞ ማንን ሐሰኑ አልበስሪ መክሑልን ይሻም ሶሪያ ደግሞ ሻም ምድር ላይ ማንን አይቻለሁ አሉ መክፍል የሚባል እነዚህ አራት አሊሞች ምድር ላይ እጅግ ገናና የነበሩ የዘመኑ ሊቃውንቶች ነበሩ ይላሉ። ከነዛ ውስጥ ሻዕብያ ነው። አን ፋጢማ ብንት ቀይስ ከፋጢማ ብንት ቀይስ የተያዘ ነው። ሻዕብይ ምን ይላሉ? ሻዕብይ ምንድን ናቸው? ታቢዕይ ናቸው አይደል? ከሰሐቢይ ይዘዋል ማለት ነው። ታቢዕይ ማለት ሰሐቢይን ያገኘ ነው። ሰሐቢይን ያገኘ ነው። ፋጢማ ብንት ቀይስ እንድትላል አኔ ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ጋር ፊልሙጠለቀቲ ሰላሰን ሶስት ጊዜ ለተፈታይ ሴት ለይሰ ለሃ ሱክነን ወላ ነፈቃ ቀለብም የላትም ቤትም የላትም ቀለብም የላትም ቤትም የላትም። ወአስኪኑሁነ ምን ሐይስ ተቀንቱም ምን ሐይስ ተቀንቱም የሚለው እኖራችሁበት አኑሯቸው የሚባለው ረጃ አላለባቸው ለሚመለሱ ሚስቶች እንጂ ሶስት ጊዜ ለተፈቱ ሚስቶች ቤትም የለም ቀለብም የለም። አዳሁ ራጅ ወልመእሙን ቢህ የሚሰራውን በዚህ ነው። ሶስት አይነት መዝሀብ አለን የሚባለው ቤት ይሰጣቸዋል፣ ነፈቃ ግን የለም። ይሄን ያሉት እነማን ናቸው? እነ ሻፊዒ ናቸው። ቤት ይሰጣት ሶስት ጊዜ ተፈታች ሚስት ቤት ይሰጣታል። ቀለብ ግን ባል አይወድም። ቤት ይሰጣታል። ይህን ለኢማሙ ሻፊዒ ናቸው እና አቡ ሐኒፋ ደግሞ ቤትም ቀለብም ይኖራታል። ሶሒሁና ራጅሑ ደግሞ ሶስት ጊዜ ለተፈታች ሴት ቤትም የላትም ቀለብም የላትም እርጉዝ ካልሆነ። እርጉዝ ከሆነች ግን ለእርግዝናው ሲባል ቀለብ ይወጅበታል። ሶስት ጊዜ ከተፈታች ምንም የለም። ይሄ ነው ራጅሕ የሚያደርጉት ለዚህ ነው። እንደውም አይ ቀለብም አለ ቤትም አለ። ለምን እኛ በሴት ልጅ ሁክማችንን አንቀይርም ብሏል። እኔ ሰሐቢይ ናት። ሰሐቢይ ከተናገረች ምንቀድሙ ቀውለ ሰሐቢ ሰሐቢይ ናት። ሁላትም አን ነብይ ብላ ነው የተናገረችው። ይከብዳል። ተግባባን? እሺ ረጃ አለባት። ሶስት ጊዜ የተፈታው ሴት ምን የላትም ቀለብ የለም እ እሺ አትመለስም ማለት ነው አይደል? መመለስ ስለማይችል ነው ሰውዬው። አንድ ጊዜ ፈታት እዛው ነው ዕዳ የምትቆጥረው ራሱ አትሄድም። እዛው ባሏ ቤት እዛው ዕዳ ትቆጥራለች። ለአለሁ ራሱ ጊዜ የተራዘመውና እቤት ትቁጠር የተባለበት ምክንያት አንድ ቀን ያጋጣሚ ደስ ብሎት ግንኙነት ሊያደርጉ ይችላሉ። እንደዛ ከሆነ መለሳት ማለት ነው። ወይንም መልሼታለሁ ይችላል፣ ወይንም ሊነግን ይችላል እዛው ሲያል ስለዚህ ዕዳዋ መቁጠር ያለባት እዛው። ይቺ ግን ስለማይመለሳት ቀለብም የለም ቤትም የለም ትሄድ ተግባባን። وعن ام عطية رضي الله تعالى عنها قال ام عطية لا ሰዓት ስንት ነው? ሰዓት የለኝም። አስር ነው። وعن ام عطية أن رسول الله صلى الله عليه وسلم قال يا الله መላእክተኛ እንዲህ ይላሉ لا تحج المرأة እሺ المطلقة ثلاثة التي طلقت ثلاثا متفرقة بصوت የተፈታች ሴት لأنها كانت طلقت كذلك والحديث صريح حديث በጣም ግልጽ እና ግልጽ ነው في أن المطلقة ثلاثا لا نفقة لها ولا سكن لها ቤትም የላትም ቀለብም የላትም ይሄ ግልጽ ነው ወይ ذهب أحمد إمام أحمد ይህን ያዙ وقال أبو حنيفة لها السكن والنفقة ቀለብም ቤትም ይገባታል قال مالك والشافعي لها السكن ولا نفقة لها አይ ቤት ይሰጣታል ግን ቀለብ የለም አሉ ማሊክና ሻፊዒ ደግሞ وتدر هؤلاء عن حديث فاطمة هذا بأعذار لا يقوم واحد منها የሰጡት ምክንያት ያቀረቡት ምክንያት ጭራሽ ተቀባይነት የለውም። አይ የፋጡማ ሰውት የእሷን ሐዲስ አንይዘውም እስከ ማለት ድረስ የደረሳለ ጭራሽ ተቀባይነት የለውም። ወቀድ አህመድ ፊ ሙስሊም አንነ ሰለላሁ ዐለይሂ ወሰለም قال ለሃ ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋታል። እነመ ነፈቀቱ ወሱክና ቀለብ የሚወስደው ወሱክና ቤትም የሚሰጣት ለተፈታች ሚስት ለልመርአቲ አላ ዘውጂሃ በባሏ ላይ የሚወጅበው ማካነት ለሁ አለይሃ ረጃ መመለስ የሚችል ከሆነ ብቻና ብቻ ነው አሉ። ነብዩ አለይሂ ሰላቱ ወሰለም ተጓባል። ባል ቀለብ የሚወጅብበት በፈታት ሚስት ላይ ባለችው ላይ ይወጅብበታል። በፈታት ሚስት ላይ ቀለብ ይወጅብበታል የሚባለው ምን አይነት ከሆነች ሚስት የተፈታኝ ነው ሊመልሳት የሚችል እድል ካለው ምን ካልሆነች ማለት ነው። ለምሳሌ ሶስት ጊዜ ተፈታች መሆን የለባትም። ሌላ ሙክተሊዓ መሆን የለባትም። መክሱላ ካደረጉ በኩልዕ የተለያዩ ከሆነ ገንዘብ ሰጥታው ፍታኝ ብለው ተፈታተው ከሆነ ያችም አንድ ሀይድ ብቻ ነው የምታየው። በኩልዕ ተፈታች ራሱ አንድ ሀይድ ብቻ ነው። ከዛም በኋላ ታገባለች። እናም የለበትም ይሄን ያልነውን ሁሉ ማለት ነው። ምክንያቱም መመለስ አይችልም ቦታው ላይ እዛ እርጉዝ ካልሆነች እርጉዝ ከሆነች ግን ሶስት ጊዜ ቢፈታትም አለበት ቀለብ ይኖርበታል። ለእርጉዝም ለእርጉዝ ሲባል ማለት ነው። ما كانت له رجعة فإذا لم يكن له عليها رجعة مملس ما يتلك هون يفكات النس فلا نفقة ولا سكنة بيتم قلل من اللبت وفي لفظ للنساء فإذا كانت لا تحل له حتى تنكح زوجا غيره فلا نفقة ولا سكنة ሌላ ካላገባች እንጂ ማስበቃለት ከሆነ ቀለብም የለበትም ቤትም የለበትም ወሃታን ሪዋያታን ሶሒሐታን ፊ አነ ስቁጥ ወነፈቀ ወሱክና ኢነማ ሁ ሊአጅሊ ከውኒ ባኢና ላ ሊአምሪን አኸር فهذا يبطل جميع العادات ويصنع الحق الصريح አቤት የራሷማ ንብረት የራሷ እኮ ነው ባል ላይ ግዳጅ የላትም ማለት እንጂ የራሷማ እኮ የራሷ ነው። መብቷ መብቷ ነው። ገንዘቧም ገንዘቧ ገንዘቧ ማንም ይይዛል። ሀታ ውርስም ላይ ይወራረሳሉ ስንል የራሷን ንብረት ከተካፈለ ከወሰደች በኋላ የባሏ ብቻ ንብረት የሆነውን ተወርሳለች ማለት ነው እንጂ ንብረቱን ተወርሳለች ብለን በጥቅል አይደለም እናስቀምጠው እና ጎልማ የሷን ሂሳብ ታስቀምጥ አቤት አብረው እየሰሩ ከሆነ እና አሁን አንድ ላይ ሲጋቡ ገንዘባችን አንድ ላይ ነው ተባብለው ተስማምተው እና አድርገው ከሆነ ነው ዝም ብሎ አድርጋት ከሆነ ያው ሸሪዓውን የጠበቀ መሆን አለ። ብዙ የሚበረሻት የሚያስገቡት ነገር አለ። ይሄ democratical system የሆነች የሚያስገቧት ነገር አለ። የሚያስገቡት ነገር አለ። እዛ ላይ ዒልም መያዝ ይቻላል። አታ ሴቶች ሸሪዓ ፍርድ ቤት ሳይሆን የሚከሱት የት ነው? ማዘጋጃ ይከሳሉ ብዙ ጊዜ አዲስ የገባች ሆነ ሀብታምን ያገቡና የሆነ ነገር system ይጠቀማሉ። የአሁኑ ዘመን ሹልሌዎች አሉ፣ ጭልፊቶች እነዚህ አይነቶች አላህ አደራውን ያታልሏቸው። ይገቡና ሀብታም ቤት ይገቡና ቀስ ብለው ተረካልተው ምን ብለው ጥሩ ሚስት ሆነው ይገቡና በሳምንት ይጣላሉ አውቀው የዛን ጊዜ በሳምንቱ ሲጣሉ ይፍታኝ እንደው በጭራሽ እሱ ጋር ዝምታ አለም አልኖርም፣ በቃ እሱ ማየት አልፈልግም ትላለች ታውቃ የዛን ሰዓት ሸሪዓ ፍርድ ቤት ብትሄድ ምን ያክል ነው የቆየችው? ምንም። እዛንኛው ከሆነ ደግሞ ግማሽ በግማሽ ሊሰጣት ይችላል ንብረቱ። እንደዚህ እያደረጉ ያጀዝባሉ አሉ። ግን ሙስሊሞች አላህ አለም ሰዓት ማንኛው አኑ ሚዓጥየ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ እንዲህ ብሏል አትሕዱ ምርአቱን አላ መይቱን አንድ ሴት በባሏ ላይ ሀዘን ልትከፍት አትችልም፣ ወይንም ደግሞ የሀዘን እንትን መጠቀም አትችልም። ራስን ማነጻጣት ማለት ነው። ኢሕዳድ ማለት ምን ማለት ነው? ራስን ማነጻጣት የሀዘን ጊዜ ማለት ነው። ላትሕጁ ምርአቱን አለመይትን አንድ ሴት በሞተ አካል ላይ ሀዘን ልታውጅ አይገባትም። የሀዘንን ስነ ስርዓት ልትፈጽም አይገባትም። አውቀ ሰላት ከሶስት ቀን በላይ አይፈቀድላትም። ከሶስት ቀን በላይ አይፈቀድም። አባቷ ቢሞት ሶስት ቀን ወንድማም ቢሞት ሶስት ቀን ልጇም ቢሞት ሶስት ቀን እናቷም ብትሞት ሶስት ቀን ሶስት ቀን አጋጣሚ የተዋበ ልብስ ላትለብስ ትችላለች። የሆነ የሆነ ነገር ሊፈጠር ይችላል። ያ ነገር ሊኖር ይችላል። አላጌጥም ልትል ትችላለች። ላቱሕዱ ላቱሕዱ ማለት ምን ማለት ነው? አትነጣጣም፣ ራሷን ጣል ጣል አታደርግም። እህዳድ ማለት እኮ የሀዘን እንትን ማለት ነው። የሀዘን ስርዓት ማለት ነው። እህዳድ ይባላል። ላቱሕዱ ምርአቱን አንድ ሴት አትነጻጻም፣ ራሷን ጣል ጣል አታደርግም። አላማይትን በሞተባት ሰው ላይ ፈውቀ ሰላት ከሶስት ቀን በላይ አይፈቀድላትም። ኢላ አላ ዘውጅን በባሏ ላይ ሲቀር አርባዓተ አሹሪን ወአሽራ አራት ወር ከአስር ቀን ይቀመጡ ብሏል ቁርአን። الذين يتوفون منكم ويذرون ازواجا يتربصن بانفسهن اربعه اشهر وعشرة ቀን ማለት ነው። አራት ወር ከአስር ቀን እሱ ላይ ተነጻጽታለች። ያ ማለት ምን ማለት ነው? የተዋቡ ልብሶችን የሚማርኩ ነገራቶችን ኩል እየተኳለች የሆነ ነገር ራሷን እያጌጠች እንትን አትልም፣ አትንቀሳቀስም። ያ ትገደባለች። አራት ወር ከአስር ተባባናል። ወላ ተልበሱ አትለብስም ሰውበን መስቡገን በቀለም የተነከረ ልብስንም አትለብስ ሰውበን ልብስን መስቡገን በቀለም የተቀባና ቀለም የተነከረ ልብስንም አትለብስም። የሚማርክ ዝጉርጉር ልብስ ማለት ነው የተፈለገው እዚህ ቦታ ነው። የሚማርክ ጌጥ ያለው ውበት ያለው ልብስ ኢላ ሰውበ አፍን መስቡህ የሆነ ሙሉ የተቀባ ሙሉ በቀለም ያጌጠ ማለት ነው። ኢላ ሰው በአፍን ሰው በአፍ ሲቀር አፍ ያለውን እንትን ነው የሚሉት ዥጉርጉር ይሉታል። እሱ ውበት የለውምና ነው እነሱ ጋር ምን ያደርጋሉ? ልብሱን ይቋጥሩ ይቋጥሩና አራት አምስት ቦታ ላይ ቀለም ውስጥ ይጨምሩታል። ቀለም ውስጥ ይጨምሩታል። ሲያወጡት እና ሲጨምጡት ቀለሙ የነካው የነካው ቦታ ያው ቀለም ይዛል። የተቋጠረው ቦታ ደግሞ ቀለም ሳይነካው ይቀራል። ሽጉርጉር ይሆናል ሲፈቱ እንደዛ ያደርጋሉ ነው የሚባለው። ሽጉርጉር ልብስ በሉት በቃ ከሁሉ ሰራሙን ተውትና ሽጉርጉር ልብስ ሽጉርጉር ልብስ ሲቀር ያ ማለት እነሱ ጋር አይስብምና እንደ ቦታው እንደ አካባቢ ሊለያይ ይችላል። ዋናው ውበትና ጌጥ ሰዎችን የሚስብ ከሆነ ማድረግ የለባትም ነው ማድረግ የለባትም። ለኒካ ሰዎችን ራሱ መዳበቅ የለባትም። አይደል? አራት ወር ከአስር ቀን ውስጥ እየቆጠረች እያለ የተዋበ ልብስ እየለበሰች የምትንቀሳቀስና የሆነ ነገር የምታደርግ ከሆነ ሰዎች ትኩረት ውስጥ ትገባለች። ማን ሊመጣ ይችላል? ማን ሊመጣ ይችላል? ባል መጥቶ ሊጠይቃት ይችላል። ይህን ሰው እንዳላጠው ብላ እድዋ ሳያልቅ ልታገባው ትችላለች። እንደዚህ አይነት ቅለተን እንትን ስላለ ቅለተ ሶብር ስላለ ያን ነገር ማድረግ የለባቸው። መጀመሪያ ከወዲሁ ጥንቃቄ እንዲወስዱ ነው አላህ ነብዩ አለይሂ ሰላቱ ወሰላም የተናገሩት አላህም በቁርአኑ ተናግሯል። ወላ ተልበሱ ሰውበን መስቡገን ቀለም የተቀባ ልብስ መልበስ አይፈቀድላትም። ኢላ ሰውበ አስን ዝጉርጉር ልብስ ሲቀር ወላ ተስተሕሉ ኩልም መጠቀም አትችልም። ወላ ተመሱ ጢበን ሽቱን መቀባት አትችልም። ኢላ ኢዛ ጠሁረት የጸዳች እንደሆነ ሲቀር ከሀይዷ ከሀይዷ ስትቀራ አራት ወር ከአስር ቀን ውስጥ አራት አምስት ጊዜ ሀይድ ልታይ ትችላለች። ኢላ ኢዛ ጠሁረት ከሀይድ ስትቀራ ብቻ ሙድበተን ቁራጭ ሚንጭፍን የቅስ የቅስ ተቁራጭ ቁስ ሚን ቁስን የቁስ ቁራጭ ማለት እንትን ነው የሚባለው እ ምንድነው የሚጨሰው? እጣን እጣን እጣን በሉና ውሰድ ምን ቁስን እ የመን ውስጥ ያለ እንትን ነው። እኛ ብዛት አናውቀውም። እጣን ብለን ነው የምንወስደው ስለማይታወቅ ማለት ነው። ቁስ ብትሏቸው እዛ ይሰጧቸዋል። የሚሸት እንጨት ነው። ሴቶች እንትን እንትን ይሉታል ያደርጉና ይሞቁታል። ልብስ ከላይ ደርበው ወይ የሆነ ነገር አድርገው ይሞቁታል። ሰውነታችን ነው ወይባ ወይራ ወይራ ወይም ወይባ ወይራ ወይባ። እሺ ሌላ እስኪ ሌላ ወይባ። አይ እኔ ፈልገዋለሁ ወይባ። እሺ أقول አቦሊት አቦሊት አቦሊት ወይባ ወይራ ወይራ ይሞቃል ወይራ ለቃ ነው አይ ለቃ ነው ማለት ነው በቃ እሽሽ ተው ይሞቁ የፈለጉት ኧረ ተውኝ እጣን ሌላ የሚባለው ይሆን ማስታወቂያ ነው ከኋላ እሺ ሚን አው አዝፋሪን ቁጭ ወይባ ወይንም ደግሞ ወይራ አይደለም፣ ትክክል አይደለም። ይሄ ማለት ይሄ የመን ውስጥ የሚገኙ እንትኖች ናቸው። አዝፋር የሚባለው አደን ከተማ አካባቢ ላይ የሚመረቱ የሚሸቱ ነገራቶች ናቸው። እኛ ጋር ወይባ ልንለው እንችላለን። ሴቶች የሚሞቁትን የሆነ ሻውርም ወስደው ይሁን ምን አድርገውም ይሁን ከሀይድ ሲቀሩም ይሁን ከኒፋሳ ሲቀሩም ይሁን ወልደው ሲታጠቡ የዛን ጊዜ ይሞቁታል። በጣም ጥሩ መዓዛና ጥሩ ጠረን አለ። በጣም ምን ቆስ ወይ ማን አው አዝፋሪን ወይ ጥፍር መሰል ነገር ነው። ይሄ ደግሞ እጣን በሉና ያዙ አይደለም። እጣን ላይ እጣን ሙቀል ሙቅ እንስስ ላይ ሙቅ ይችላል። ወላኪን በጣም የሚሸት ነገር ነው። አዝፋርም ሆነ ቁት ወይ ባን ለእናንተ ለትርጉም እንድመቻችሁ እንጂ አረብያውን ዳይሬክት ታገኙታላችሁ ማለት አይደለም። እኛ የተለያየ ትርጉም ይሰጡታል። የተለያየ ሸክ ብቀሩ የተለያየ ትርጉም ነው ያለው። ምክንያቱም አንድ ወጥ የሆነ ነገር የለውም። ቆስ የሚባለውን አንዱ ወይባ፣ አንዱ ወይራ፣ አንዱ እጣን፣ አንዱ ደግሞ ሌላ ቦታ ስትሄዱ ደግሞ የሆነ ነገር የሚሸት ነገር ሙተፈቅ አለይህ ነው ሐዲሱ። ወሀዛ ለፍዙ ሙስሊም የሚስሊም ነው። አብሳርም የሚባለው የሚሸት ነው፣ ጥፍር መሰል ነገር ብያቸዋለሁ። አብሳር ማለት እኮ ደግሞ ዝፍር ነው። ዝፍር ማለት ምንድን ጥፍር ማለት ማለት ጥፍር የሚመስል ነገር ነው፣ ስር ነገር ነው ማለት ነው። ስር ነገር ነው። ያ ማለት የእንጨት የሚሸት እንጨት ልጣጭ፣ ቅርፊት ምናምን ነገር አጥፋሪ ይባላል። ቁስና አጥፋርን ቁሱ አጥፋሪን የሚል ደግሞ ሌላ ዘገባ አለ። አንድ ላይ አድርገው የአጥፋር ቁራጭ ብለው አንድ አድርገው ያመጡታል። አዲሱን ሲዘግቡ ማለት ነው። ሀዛ ለፍዙ ሙስሊም ወደ ዳውድ ወነሳኢ ምን ዚያዳ ተጨማሪ ወላ ተክተግብ የሚል አለ። ወላ ተመስተጢበን ሽቱ እንዳትነካ ኢላ ኢዛ ተጠሐረት ኢላ ኢዛ ጠሁረት ከሀይድ ስትጠራ እንጂ የዛ ጊዜማ ከጠራችና ሻወሯን ከወሰደች በኋላ ምን ታዲያ ንብዘቱን ምን ቁስን የወይባ ቁራጭ ትጠቀም አው አዝፋሪን ወይ የእጣን የሚሸት ነገር እሱን ትጠቀም በጭስ መልኩ ማለት ነው። ይሄ ሽት ይፈቀድላታል። ምክንያቱም የግድ ይህን ሰውነቷ ላይ የነበረውን ጠረን አታስወግድ አይባልም። ሽቱ ግን መዓዛ እስከ ሌላ እስከ ሜትር እስከ ኪሎ ሜትር ድረስ የሚሄድ መዓዛ ያለው ሽቱ መጠቀም የለባትም ለማለት ነው። ሌሎችን ላለመሳብ አይቻልም እና እዛው ላይ ሌላ ክልከላም ተከልክሏል። ወላ ተክተብድ ስድባም አትጠቀም ወላ ተቅተድ ምን ማለት ነው? ምን አትጠቀም ማለት ነው። ስንት ጊዜ ነው የቀረ? ወላ ተቅተድ ሄና አትጠቀም ማለት ነው። እጇን ሄና ولا ወላ ተቅተድ ወሊነሳኢ ለሸይኹ ነሳኢ ولا ተምተሽጥ የሚባል የሚል አለ። ወላ ተምተሽጥ ሚስጥም ጸጉሯን ማስተካከልና ጸጉሯን ማስዋብ በምን አይነት መልኩ የሆነው ነው በሚሸት መዓዛ ነገር ነው እንጂ ጸጉሯን አትታጠብ ማለት አይደለም። ብትድር ትታጠበዋለች። ውስጡ ያለውን ቆሻሻ በሚያስወግድ ነገር በማይሸት ሳሙና ትታጠበዋለች። በሚሸት ነገር ግን መጠቀም የለባትም እንጂ ጸጉሯን ጭራሽ አታበጥር፣ ጸጉሯን እንዳትጠቀም ማለት አይደለም። አራት ወር ያክል እንደዛ አይደለም። ወላ ተምሰክት አላቅ ጥላቂ አይደለም። ይመጣላችኋል። ቀጣዩን ሐዲስ ልቅራና ይበቃኛል። ምን ወአን ኡሚ ሰለመተ ረዲየላሁ ተዓላ አንሃ ቃለት ኡሙ ሰለማ እንዲህ ትላለች ጀዐልቱ አላ ዐይኒ ስብረን አው ሰቢረን ሰብረንም ሶቢረን ሶብረን በጣም ቀለል ነው አቀራረቡ። ሶቢረን ሶቢር ያለው ነው ከሲሩ ሶቢረን እና ምን ትላለች? ወአን ኡሚ ሰለመተ ረዲየላሁ ተዓላ አንሃ ቃለት ጀዐልቱ ዐላ ዐይኒ ዐይኔ ላይ አደረግኩኝ ሶቢረን እሬት በዕደ አንተወፋ አቡ ሰለማ ባሌ አቡ ሰለማ ከሞተ በኋላ አይኔ ላይ አደረግኩኝ ሶቢረን እሬት ማለት ነው። እሬት ታውቃላችሁ? የእሬት ደሙ እንትኑ እሬቱን ሲቆርጡት የሚንጠባጠበው ነገር ለእንትን ይሆናል ለእንትን ይሆናል። ፊትን ሲቀቡት ጥርት ነው የሚያደርገው። ሻብ ከአና ሻብ በቃ የወጣላት ሻብ ነው የምትሆነው። አሁንም ራሱ ያደርጉታል ይጠቀሙታል። አዳተን ለምሳሌ ምን ምን ነበር የሚያደርጉት? ፊታቸውን የሚቀቡት ኃይል ይቀመጣሉ። ፊታቸውን ቀቡት ምን ነበር አንድ አርቲ እ እርድ ለወጥ እኮ እርድ ለዳቦ ምናምን ምን አቮካዶ ተው ተው በቃ ተው ማር ትክክል ነው። ማር ሀብታሞች ይታጠቡበታል ይባላል። ሰውነትን በጣም ያጠራል። ማር ትክክል ነው አና ታዲያ አሪፍ ይህ በማር ሰውነታቸውን ይታጠባሉ። በጣም ያጠራል። ሰውነቱ ጉልጉል ነው የሚያደርገው። ፈከዛሊከ እሬትንም ይጠቀማሉ። በተለይ እንደውም ከምን አንድ እንትን የሆነ እንትን የሆነ ባህል አለ። ፊታቸውን በጣም እንትን ነገር ይቀቡታል። ይሄን በቀበተ ይቀመጣሉ። እንደዛ አይነት አለ። በቃ ካላወቃች እንቁላል እንቁላል ባመሽ ሲሄድ ነው ጃአልቱ አላይኒ ተውት በቃ ጃአልቱ አላይኒ አይኔ ላይ ተጠቀምኩኝ ሶቢረን ሶቢር ተጠቀምኩ ሪት ማለት ነው ባዕድ አንቶፍ አቡ ሰለማ አቡ ሰለማ ከሞተ በኋላ በጣም ያጠራል ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ እነሁ ሶቢር እኮ አሉ ይስቡል ወጅሃ ፊትን ወጣት ነው የሚያስመስለው አላ ተጃአሊህ እንዳታደርገው ኢላ ቢላይ ለሊት እንጂ እንዳትጠቀም ያሉኝ وانزعه بالنهار كان كان جناس وبيته ولا تنتشر بالطير شتو بمتقن أغرشن اندات قابت اري أغرشن اندات تتسر يالا بالطير في شرطنا ولا تنتشر على إطلاع شهر لم يقول ولا بنحن هن أم اندات تتسكن فإنه خبار اسو خبارنا ولا بنحن فإنه خبار خبارنا قلم مالتنا قلم مالتنا قلت በአጂ ሸይን አምተሽጥ አለቻቸው። እሺ ጸጉሬን በምን ልጽዳዳ ስትላቸው ባለቤት ቢሲድር ሲድር ተጠቀሚ አሏት። ሲድር ማለት የዶባ ቅጠል ወይንም ደግሞ ቁርቁራ ቅጠል ይሉታል። ቀራእቱ ሀከዛ እነዚህ ነው የቀራሁት። ገባ ቅጠል የሚባል ታውቃላችሁ? ታውቃላችሁ? ገባ የገባው ቅጠል ለምን ማጠቢያ ይሆናል? ለጀናዛ ማጠቢያ ይሆናል። ለጸጉር መታጠቢያ ራሱ ይሆናል። ለጸጉር መታጠቢያ ይሆናል። እንትን እንዱድ አይደለም። እንዱድ ታውቃላችሁ? ኦ እንዱድ ሊበልጥ ይችላል ጸጉር መታጠቢያ በጣም እንትን ነው አሪፍ ነው ረዋሁ አቡ ዳውድ ወነሳዩ ወኢስናዱሁ ሐሰን ዋናህ እነ ምርአተን ቃለት ያ ረሱላህ አለቻቸው የአላህ መላእክተኛ ሆይ አለቻቸው አንድ ሴት መጣችና እነ ብነቲ ልጄ ማታ አናሃ ዘውጁሃ ባሏ ሞተ ልጄ ወቀድ ስተከት አይኑሃ አይነሃ በሁለቱም ይቻላል ወቀድ ስተከት አይነሃ አይኔን እያለች ነው ወቀድ ስተከት አይኑሃ አይኗ ታሟል በሁለቱም ይቻላል አይኑም አይነህ አፈ ነክሐሉሃ ኮል እንጠቀምላት አፈ ነክሐሉሃ አፈ ነክሐለሃ አፈ ነክሑለሃ አፈ ነክሐለሃ ሚን ባቢ ፈትሐም ወሚን ባቢ ነሶረ ይዋሰርቱ ሁለቱም ይቻላል ሁለቱም ማለት አፈ ነክሑሉሃ አፈ ነክሐሉሃ ኮል እንጠቀምላት ያ ረሱላህ ብላ ጠይቀቻቸው ቃ ቃለላ አይቻልም ታ ተጠቅሟል አፈነክሐሉሃ ኩህል እንጠቀምላት አፈነክሐሉሃ ኩህል እንኳላት ያ ረሱላህ ብላ ጠየቀቻቸው። ባለላ አአ አይፈቀድም አሉ ነብዩ አለይሂ ሰላቱ ወሰላም አይቻልም ኩህል እንዳትጠቀም ያሏል። ወልሐዲሱ የዱሉ አላ ተሕሪም ልእክቲሓል ኩህል ሐራም እንደሆነ እናገኛለን። ሌልሐደቲ ባሏ ሙቶባት እዳ የምትቆጥር ሴት ሙጥለቀን በሙጥለቅ ክልክል ነው። ሙሰለማ እምረአቱን ወቃለት ምን ትለናለች? እጃአለ ሂድለይል ወምሰህ ሂድናሃር ብላ ፈትዋ ሰጥታለች። አይ ለሊት ለሊት ተጠቀሚ ምኑን ኩሉን ለሊት ለሊት ስትጠቀመው ለመድኃኒት፣ ቀን ቀን ግን ታብሰው ስታጠበ ከማፊል ሞጦ ሞጦ ላይ የተዘገበ ነገር ወይ ወለፍቱ አቢ ዳውድ ፈተቅተሒሊነ ቢለይል ወተቅተፊሊነሁ ቢነሃር የሚላለን ይሄ ነው መሰል አንተ ላይ ያለው ዘገባ። ለሊት ለሊት ኩሉን ትጠቀሚና ቀን ቀን ግን መታጠብ አለብሽ። ወሃዳ ይብሉ አላ ጀዋዝ ልእክቲሃል ኩል ይቻላል ማለት ነው። የታመመች ሴት ቀንም ክልክል አይሆንባትም። ቀን ውበት ስላለው ነው። ሌሊት ለመድኃኒትነት ትጠቀመዋለች። ቀን ባይሆን መታጠብ አለባት። ኢዛ እሕታጀት ኢለይህ ምን አነ ተርኩ መተው ግን የተሻለ ነው። ነቢዩ ዓለይሂ ሰላቱ ወሰላም ላ ብለው ነው ያሉት። ሙጥለቀን ነው የከለከሉት። ሐዲሱን ይመስለው እንደዛ ነው አይደል? ሐዲሱ ልጠቀም ልጄ ስለታመመች ነው። ሌሊት ተጠቀሚ፣ ቀን ግን ተይ አላሉ። እስቲ ስራ አልሰጡም። ነቢዩ ዓለይሂ ሰላቱ ወሰላም ቀጥታ ምንድን ያሉት? ላ አትጠቀም ይላሉ። ኡሙ ሰለማ ግን ፈትዋ ሰጠች። የነብዩ አለይሂ ሰላቱ ወሰላም ሚስት ማለት ነው። ምን ሶቢር እኮ ወጣት ያስመስልሻል፣ ሌሊት ተጠቀሚው ቀን እንዳትጠቀሚ ብለዋታል አይደል? ይህን ቅያስ አደረገችና ኡሙ ሰለማ ስትጠየቅ አንቺም ኩሕሉን ሌሊት ተጠቀሚ ቀን ታጠቢ ብላ ለራሷ በተነገራት ሐዲስ ላይ ተሞርክዛ ይህን ፈትዋ ሰጥታለች። አሁንም ያንን ቅያስ በቅያስ ባረዳድ በኩል ደግሞ አዳ አቅረብ አቅረብ ሊሆን ይችላል። ኡሙ ሰለማ እንዳለችው ነብዩ ጭራሽ አትጠቀሚ ሌሊትም ቀንም ብለው አልከለከሉም። አይቻልም የሚለውን ነው የተናገሩት በሙጥለቅ የእሷ ተፍሲል ሊያደርገው የእሷ ግንዛቤ ተቀዳሚ ሊሆን ይችላል፣ ልንቀበለው እንችላለን። ሙኻሊፍ ዛሂር ነፍስን እስካልተካለፈ ድረስ ኡሙ ሰለማ ማለት ነው። ባይሆን ብቻ መተው የተሻለ ነው። ولما كان منع الاجتهاد انما هو لاجل الزينه فلو كان الكحل ابيض لا زينه فيه فينبغي ان لا يكون فيه حرج بالنهر ايضا ኩሉ ነጭ ኩል ከሆነ መድኃኒቱ መጠቀም ትችላለች፣ ችግር የለም። ነጭ ከሆነ ኩሉ ጠብታ ምናምን የመሳሰለ ኩሉ የሚሰጠው ነጭ ኩል ምናምን ነገርና ከለሩ የማይስብ ነገር ወይንም ደግሞ የኩል ጥቁር ከለሩን እሱን ካልያዘና የማይስብ ከሆነ ችግር የለም ማለትም ከዚህ አይ ኮስሞቲክ እ ማን በእንትን ሰዓት ውበት የሚሸጥ ነገር እኮ ክልክል ነው። ሂዳ እየቆጠረች እያለሁ ከመቁጠሯ በኋላ ግን ኮስሞቲክስ ምን የመሳሰሉትን ዑለማዎች ፈትዋ ሰጥተዋል። ችግር ያመጣል ብዙዎች ተበላሽተዋል። ለጊዜው ልታምሩ ትችላላችሁ፣ ለአመት፣ ለሁለት፣ ለሶስት አመት። ከዛም በኋላ የሚያመጣው መዘዝ ግን መዘዝ አይደለም። በራሳችሁ ላይ ካንሰርና በራሳችሁ ላይ የተለያዩ መጥፎ በሽታዎችን መጋበዝ ስለሆነ ተጠንቀቁ ብለዋል። እብነ ዑሰይሚንም ፈትዋ ሰጥተዋል። መጭብር ዘቅዝቀው ባህል ነው። ይህ ባህላችሁ ነው። ይህ ባህል ነው። ባህልን ተውት። ዲነት መልበስ የለባትም የተጋጋጠ ልብስ ምናምን እንጂ ባህልን እኮ የሰዎችን ባህል መከተል ጥሩ አይደለም። መተው አውላ ሰላም አለ።